الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. من الأولين بن أبي وعن جابر وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قام في شهر رمضان ثم انتظروه من القابلة فلم يخرج وقال إني خشيت أن يكتب عليكم الوتر رواه ابن حبان جابر ابن عبد الله رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملاكتنا إلى جابر قام قوموا في شهر رمضان የረመዳንን ወር ቆሙ ይላል። ሙሉ ቀኑን ሳይሆን የመጀመሪያውን ቀን ቆሙ። ثم انتظروا ከዛ ጠበቋቸው ሰሃቢዎች ሚነል ቃቢላ በቀጣዩ ቀን ጠበቋቸው። ፈለም የኽሩጅ ሳይወጡ ቀሩ። ክስተቱን ቆርጦ ነው ያመጣው። መጀመሪያ ነብዩ አለይሂ ሰላቱ ወሰላም አንድ ቀን ወጡ፣ የተወሰኑ ሰዎች ሰገዱ። በሁለተኛው ቀን ወጡ፣ አሁንም የሰው ቁጥር ጨመረ። በሶስተኛው ቀን ወጡ፣ መስጂዱ ሞላ። በአራተኛው ቀን መስጂዱ ከመስጂዱ ውጭ ተትረፈረፈ ጀማዓው። በዚህን ሰዓት መጨረሻ ላይ ነብዩ ቀሩ። ሲቀሩ ثم ጠበቋቸው ሰሐቢዎች ሚን አልቃቢላ የቀጣዩ ቀን ጠበቋቸው ፈለም ያخرج ሳይወጡ ቀሩ ነብዩ አለይሂ ሰላቱ ወሰለም እና ሰሐቢዎች ለምን ሳይመጡ እንደቀሩ ለሰሐቦቻቸው ነብዩ አለይሂ ሰላቱ ወሰለም ሲናገሩ ጧት ሱብሂን ካሰገዱ በኋላ ነው ተብሏል እንዲህ አሏቸው ዛሬ ሌሊት ያልመጣሁት ተራዊህን አሏቸው ተራዊህ ነው በረመዳን ነው በረመዳን ነው ወቃል እንዲህ አሉ እኒ እኔ እኮ አሉ ነብዩ አለይሂ ሰላቱ ወሰለም ፈሺቱ ፈርቼ ነው ሰግቼ ነው አሉ አዩክተበ አለይኩም በእናንተ ላይ ግዳጅ እንዳይደረግባችሁ አልውትሩ ዊትር መስገድ ዋጅም እንዳይሆንባችሁ ፈርቼ ነው ዛሬ የቀረሁት አሉ ነብዩ አለይሂ ሰላቱ ወሰለም። ከዛም በኋላ ተቋረጠ። በአቡበክርም ዘመን ተቋረጠ። በዑመርም ሲአወል አለ መጀመሪያ አካባቢ ላይ ትንሽ ስተውት ነበር። ኋላ አካባቢ ላይ ነው ዑመር ብን አልኸጣብ እንደገና የተራው በጀማዓ እንዲሰገድ ያስጀመሩት መጨረሻ ላይ ማለት ነው። ነብዩ የመጀመሪያ ቀን ቆመዋል። ሁለተኛውን ቀን፣ ሶስተኛውን ቀን፣ በአራተኛው ነው ከመስጂድ ውስጥ የተተረፈረፈ ሱሐባ ሁሉ። በዚህ ሰዓት ነብዩ ስጋት ያዛቸው። እኔ ኸሺቱ ለምን ቀሩ ያ ረሱላህ ስመንተዘሩ ሶሐብዬ የጠበቁ ምን ቃቢላ ቀጣዩ እለት ቀጣዩ ቀን ማለት በአራተኛው ቀን ማለት ነው። ፈለም የኽሩጅ ነብዩ ሳይወጡ ቀሩ። ዝም ብለው እዛው ቤታቸው ተገደው እዛው ተኙ። ወቃል እንደ አሉ ነብዩ የቀረሁበት ሪዝኔ ይሄ ነው አሉ። እኒ ኸሺቱ ፈርቼ ነው ሰግቼ ነው አዩክተበ አለይኩም በእናንተ ላይ ውትር ዋጅብ እንዳይደረግባችሁ ዋጅብ እንዳይሆን አላሁ ስብሓነሁ ወተዓላ አንድ የተናገረው ነገር አለ። ወቀድ ስተሽከለ ሀዘል ኸውፍ ይህ ፍርሃት የሆነ የሚያሻማ ነገር ነው። ነቢዩ አለይሂ ሰላቱ ወሰላም ዊትር እንዴት ፈርድ ይደረጋል ብለው ይፈራሉ። ለምን አላህ አምሳ ወቅት ሶላት ከሰጠ በኋላ ወደ አምስት አደረገና ከዚህ በታች በቃ ላይበደሉል ቀውሉ ለዘየ እኔ ጋር እኔ ጋር ካሁን በኋላ ይህ የወሰንኩት ነገር አይቀየርም። አምስት ወቅት ሶላት በእናንተ ላይ ደንግጌያለሁ ካለ በኋላ ሌላ ዋጅብ ሶላት ሊያመጣ ይችላል ተብሎ እንዴት ስጋት ሊገባቸው ቻለ? ነብዩ አለይሂ ሰላቱ ወሰላም ይህንን በተለያየ መልስ ሰጥተዋል። ለአለሁ በእናንተ ላይ ዋጅብ ሊደረግባችሁ ይችላል ብዬ ፈርቼ ነው ከአምስት ወቅት ሶላት በኋላ እንደማይደረግ አላህ ራሱ ቃል እንደገባ ተናግሯል። ስለዚህ ምን ለማለት ተፈልጎ ነው? ነብዩ ምን ማለታቸው ነው? ይህ ማለታቸው ለአለሁ ሱና ሶላት በረመ ሱና ሶላት በጀማዓ እንጂ ተቀባይነት አይኖረውም የሚል ነገር ላይ ሊመጣ ይችላል። በጀማዓ እንጂ ሱና ሶላት አይሆንም። የሌሊት ሶላት ወይንም ዊትር በጀማዓ እንጂ አይቻልም የሚል እንዳይመጣ ተፈልጎ እንጂ ስድስተኛ ፈርድ ሊደረግ ታስቦ አይደለም አሉ። አንድ መልስ ነው። ሁለተኛ ሌላ መልስ የመለሱት ምንድነው? ለአለሁ በረመዳን በረመዳን የሚሰገድ የሌሊት ሶላት በጀማዓ እንጂ አይሆንም። በረመዳን በረመዳን ይህ ደግሞ ተከሩር አያስይዝም፣ አይደጋገም ማለት አይደጋገም። በረመዳን ብቻ ጠብቆ አምስት ወቅት ሶላት ጋር ስድስተኛው ወቅት አይባልም። ይሄም መልስ ይሆናል። ይሄም መልስ ይሆናል። እነዚህም መልስ ሰጥተዋል አይደሉ? እብን ሐጀር አልአስቀላኒ ማለት ነው። ስለዚህ አዩክተበ አለይኩም ልውትር ዊትር በእናንተ ላይ እንዳይደነገግ ፈርቼ ነው። ረዋሁ ብኑ ሒባን ዘግቦታል። ኋላ በነብዩ ሰውት በቃ ተራዎች ተቋረጠ ማለት ነው። ከዛ ቀጠሉ። በዑመር በአቡበክር ዘመንም አልተሰገደም። በዑመር ዘመን የተወሰነ ጊዜ ካሳለፉ በኋላ ዑመር እንደገና አስጀመሩ። ሲገቡ ዑመር ሲገቡ መስጊድ ውስጥ ሁሉም በየቦታው ይሰግዳል። ሁሉም በየቦታው ሲሰግድ ሲያዩት በጣም ደስ አላቸው። ግማሽ የተወሰኑ ሰዎች አንድ ላይ በ group ራሱ ይሰግዳሉ። ግማሽ ደግሞ ለየብቻው ቆሞ ሲሰግድ ሲያዩ ይህንን ጀማዓ በአንድ ላይ ብናደርገው አሉ። ለምን? በነብዩ አለይሂ ሰላቱ ወሰለም ዘመን وحي ነበረ። በሉ በጣም ደስ ትላላችሁ፣ ይህን ጀማዓ ቀጥሉበት ሊል ይችላል። አላህ ወህይ ሊያመጣ ይችላል። ነብዩ ከሞቱ በኋላ ግን ስጋቱ ቀረ። ወህይ አይመጣም፣ ወህይ አይመጣም። ስለዚህ ዑመር ሰበሰቡና ኡበይ ብኑ ከዕብን በል አንተ አሰግድ አሉት። ኡበይ ብኑ ከዕብ እየመራ ያሰግድ ነበር። ስንት ረካ ያሰግድ ነበር? ሀያ ረካ ሶስት ውትር ሀያ ረካ። ይሄ አተር ነው። አተሩ ሳቢት ነው፣ ሶሒህ ነው ብለዋል። ከልእጅማዕ እንደውም ይሆናል እያሉ ነው ዑመር እብን አልኸጣብ አልይም እንደዚሁ ይችን ደግፏታል። ሀያ የሚለው ሶስቱ አኢማዎችም ሀያ የሚለውን ደግፈዋል። ሀያ ረካ የሚለውን ሀያ ረካና ሶስት ሌላ ተጨማሪ ውትር ማለት ነው። ኢማሙ ሻፊዒም ይህን ደግፈዋል። ኢማሙ አህመድም ተቀብለዋል። አቡ ሐኒፋም ተቀብለዋል። ኢማሙ ማሊክ የሆኑ እንደሆነ 36 ነው ያሉት። 36 ረካዓ ነው ያሉት። መዲና ሰዎች ሲሰግዱ የነበረው 36 ረካዓ ነው። አርባም የሚል አለ። 36 ረካዓ ነው የሚሰገደው ከዊትሩ ውስጥ ማለት ነው። ተጋተናል አጭሩን ነብዩ እዚህ ሌሊት መስጊድ ውስጥ በረመዳን ሌሊት ሶስት ቀንም የሆነ አራት ቀን የሰገዱት ሶላት ስንት ስንት እንደሆነ አይታወቅም። ስንት እንደሆነ አልታወቀም። ማዕዱድ አይደለም፣ የተወሰነ ገደብ አለው አይባልም። ተራዊህ የሚለውን ከዚህ ነው የሚወስዱ። ሀያ ግን አልይም አድርጎታል፣ እንትናም ዑመር ብን አልኸጣብም አድርጎታል። አሰሩ ሳቢት ነው። አሰሩ ላይ ችግር አለበት። የተለያየ ዑለማዎች ልዩነት አለ። ይህንን ይተውና ለማንኛውም ነብዩ አለይሂ ሰላቱ ወሰላም በረመዳንም ሆነ ከረመዳን 13 ወይ 11 አንድ ነው ሰገዱ የሚባለው። ስለዚህ የነብዩን አመል ብናስቀድም ይሻላል በሚል እንጂ እነ ኢብኑ 23 መስገድ ያለ ነው ፊል ሐረም 23 ነው የሚሰገደው ኢላል ሐረም ልክ ነው አይባልም። ምን ቢዳ አናትም አይባልም አይባልም። 11 ሰግዶ ምኑን ማስረዘም ቅራአቱን ረዘም ማድረግ ቅያሙ መርዘም አለበት። ለምሳሌ ሀያዎቹ ላይ የሚቀራው ቁርአንና ስምንት ላይ የሚቀራው ቁርአን ይለያያል። ያ ነው በቃ ረመዳን የቁርአን ወር ስለሆነ ሸህሩል ቁርአን ስለሆነ ቁርአኑን ረዘም አድርጎ ረካዓውን አሳጥሮ ስምንት ረካዓ ቢደረግ ከአስራ አንድ ረካዓ ላለማለፍ አዳሆ አልአውላ የሚያደርጉት እንጂ ሀያ ሶስትም አለ ሳቢት ነው። ተግባባን? አልገባችሁም? ሰው አይ ተሰርቷል። እንደ በዑመር ዘመን አሰር ነው። አሰሩ ራሱ ሳቢት ነው። ግን ከልጅማ ይቆጠራል እየተባለ አሰሯን ضعيف እያደረጉ ነው። 23 የሚባል ነገር የለም። 23 የሚባል ነገር መጀመሪያ ቁጥር የለም፣ ገደብ የለውም። መጀመሪያ ኢማሙ ማሊክ 36 የመዲና ሰዎች ሰግዱ ነበር፣ 36 አሉ። ሶስቱ አይማዎች ደግሞ ሀያውን የዑመርን ተቀበሉ። 23 ማለት ሶስቷ ዊትር ናት፣ 20 ረካዓ ማለት ነው። ይሄ አሰር ነው፣ ሳቢት ነው፣ መንቁል ነው አን ዑመር ይሄ አተር ነው ሶሒህ ነው ሶሒህ ነው ብለው ተቀብለውታል። ስምንት ማድረጉ የነብዩ ድርጊት ነው። ነብዩ በንግግራቸው አልገደቡም። ይሄን አክል ረካዓ ነው መሰገድ ያለበት አልገደቡም አልገደቡም። በድርጊታቸው ግን ደግበዋል ገድበውታል። ድርጊታቸውን የተከተለ ያደርጋል። ሰሆል አውላ ጡለል ጡለል ቂያም እና የቁርአኑ መጠን ቢጨምር ይሻላል ረካዓ ከመጨመር በማለት እንጂ ይሄ ሳቢት አይደለም። ከዛ ውጭ ያለው ቢድዓ ውስጥ ማንም አይገባም። ይዳፈርም ይሰማል። ተግባባን? ገብቷችኋል? وعن خارجة بن حذافة كخارجة بن حذافة رضي الله تعالى عنه قال قال رسول الله صلى الله عليه وسلم خارجة بن حذافة የሚባለው ሰሃቢ ቁረሽዩን አደውይን ቁረሽ ነው አደውይ ጎሳ ነው ቁረሽይ ነው ጎሳው አደውይም ነው የተወሰነ የዘር ሐረጉ ማለት ነው። ካነ ያዕዲሉ አልፈፋሪክን አንድ ሺህ ፈረሰኛን ይመጣጠን ነበር። አንድ ሰው አንድ ሺህ ፈረሰኛ ወተመደ አምር ብን አልዓስ አንድ ጊዜ አምር ብን አልዓስ ግብፅን እያስተዳደረ እያለ በዑመር ዘመን ሶስት ሺህ ፈረሰኛ ፈልጋለሁ አለና ለዑመር ደብዳቤ ጻፈላቸው። አምር ብን አልዓስ ማለት ነው። ግብፅ ላይ እያለ ግብፅን እያስተዳደረ ዑመር ሶስት ሺህ ፈረሰኛ ያስፈልገኛል ኃይል አለ። ፈአመደሁ ቢሰላተቲን ሶስት ሰዎች ላከለት ዑመር ዙበይር እብኑ አልአዋም፣ ሚቅዳድ እብኑ አልአስወድ፣ ሐሪጀተ እብነ ሑዛፋ ሶስቱን ሰዎች ላከለት። ሶስት ሺህ ፈረሰኛ ማለት ነው። አንዱ እንደ አንድ ፈረሰኛ ታስቦ ማለት ነው። ዙበይር እብኑ አልአዋም ሚቅዳድ ብኑ አስወድ ሚቅዳድ ብኑ አስወድ እና ዙበይር ብኑ አዋም ማለት የበድር ጊዜ ፈረሰኛ የነበሩት ሁለቱ ነበሩ አይደል? የበድር ጊዜ ፈረስ የያዙት እነዚህ ብቻ ነበሩ። ታላቅ አንበሳውም ጅግኖች ናቸው። ለዚህ ነው አንዱ እንደ አንድ ሺህ ፈረሰኛ እንዳንዲ አንድ ሺህ እግረኛ እኮ አይደለም፣ እንደ አንድ ፈረሰኛ። አንዱ እንደ አንድ ሶስት ሺህ ፈረሰኛ ስለው ሶስቱን ሰዎች መረጠና ላከለት። ሶስት ሺህ ተልኳል ማለት ነው። ቀመቅማላችሁ ጉዳይ ወለይሰ ጡንቻ ብቻ ሳይሆን የኢማም ጡንቻም የሰውነት ጡንቻም አላቸው ማለት ነው። ሁለቱ አንድ ላይ ሲሆን ማሻአላህ ረዲየላሁ ተዓላ ተጠዋል ለዚህ እና ሁዛፋ ሀሪጀተ ብን ሁዛፋ ራሱ አንድ ሺህ ፈረሰኛ የሆነ እንትን ይላል የሚሉት ለዚህ ነው። ተወለደ ቀባአ ቢሚስራ ግብጽ ላይ ቃቢ ሆኖ አገልግሏል። ለአምር ብን ልአስ ማለት ነው። አምር ብን ልአስ ሰሃቢይ ነው፣ ግብጽን ሲያስተዳድር ነበር። ወቁቲለ ቢሃ ረመዳን ሳነ አርበዒነ በአርባኛው ዓመተ ሂጅራ ነው የተገደለው በረመዳን ውስጥ። ፈተለሁ አሐዱል ኸዋሪጅ ከኸዋሪጅ ውስጥ አንዱ ነው የገደለው። አንዱ አልይን ለመግደል ኩፋ፣ አንዱ ማዕውያን ለመግደል ግብ እንትና ሲሪያ ሌላው ደግሞ አምር ብኑ ልአስን ለመግደል ግብጽ ሶስት ሰዎች ነበሩ በሴራ የሄዱ ሐዋርጆች። የአልይ ተሳካለት፣ አልይን ገደለ። የሙዓዊያ አልተሳካለትም፣ አላገኘውም። እንትና ላይ ደግሞ ግብጽ ላይ ደግሞ አምር ብኑ ልአስን ያገኘው መስሎት ኻሪጀት ብን ሁዛፋ ተገደለ። በዛ ምክንያት ማለት ነው መስሎት ነው። እሺ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ እነላህ አላህ አሉ ነብዩ አለይሂ ሰላቱ ወሰላም እነላህ አመደኩም አላህ ጨምሮላችኋል ረድቷችኋል ቢሶላትን የሆነ ሶላት ጭማሬ ሰጥቷችኋል አሉ ይሄ ይቺ ሶላት ኸይሩን ለኩም ለእናንተ ጥሩ ናት ምን ሑምሪ ነዓም ትበልጣለች ምን ሑምሪ ነዓም ከቀያይ ግመሎች ትበልጣለች አሉ ቀያይ ግመል ከሚኖራችሁና ከምታገኙት ደስታ ወይም ቀያይ ግመልን አርዳችሁ ሶደቃ ሰጥታችሁ ከምታገኙት አጅር እነዚህን ሶላቶች ብትሰግዱ ታገኛል አሉ ነብዩ አለይሂ ሰላቱ ወሰለም። إن الله أمدكم አላህ ለግሶላችኋል፣ አላህ ጨምሮላችኋል፣ ለግሶላችኋል። بصلاة የሚገርም ሶላት ሰጥቷችኋል። ይሄ ይህች ሶላት خير لكم ለእናንተ ትበልጣለች። ሚን ሑምሪ ነዓም ከቀያይ ግመል ቀያይ ግመል ካነ አንፈሰ አምዋሊል ዓረብ ከዓረቦች ንብረት እጅግ በጣም ውድ ገንዘብ የሚባለው ቀያይ ግመል ነበር። በዛ ነው ማንኛውንም ውድ ነገር ነብዩ عليه الصلاة والسلام ሲያነጻጽሩ የሚያነጻጽሩ ሁምረ ሀኡ በ ضم ነው ሚሙሱ ኩነ ነው ሁምረ ቀያዮች ማለት ነው ቀያይ ማለት ነው ቀያይ ማለት ነው حمر ብላችሁ ሀኡንም ضم ሚሙንም ضم ካደረጋችሁት አህዮች ማለት ነው የ حمار plural ነው የሚሆነው حمر ከሆነ حمر ከሆነ የ أحمر ና የ حمراء حمراء ቀይ ሴት ማለት ነው أحمر ወንድ ቀይ ማለት ነው። የነዚህ ሁለቱ ፕሉራል ሆምር ነው የሚሆነው። የሴቶቹም ፕሉራል ሆምር ነው፣ የወንዶቹም ፕሉራል ሆምር ነው። ተመሳሳይ ነው ፕሉራላቸው። ሆምር ነው ሆምር ሚሙን ስኩን የምታደርጉት። ሶሞር ብላችሁ ሚሙንም ሐኡንም በምካደረጋችሁት የ حمار plural ነው የሚሆነው። ስለዚህ ሆምር ብላችሁ ቅሩ። የትኛውም ቦታ ላይ ሐዲስ ላይ ታገኙ። خير لكم ለእናንተ የተሻለ ነው። من حمر النعم ከቀያይ ግመሎች የተሻለ ነው አሉ ነብዩ عليه الصلاة والسلام። ቁልና አልናቸው ወማሂ ለመሆኑ የጠዋት ሶላት ናት ያ ረሱላህ የአላህ መላክተኛ ሆይ ከጫጂ ግመሎች የምትበልጥ ጠዋት ሶላት የጠዋት ሶላት ናት ያ ረሱላህ ስንላቸው ቃል አልዊትሩ ዊትር ነው አሉ ነብዩ አለይሂ ሰላቱ ወሰለም ማ በይነ ሶላት العشاء ከሶላት ከኢሻ ሶላት ጀምሮ ኢላ ጡሉዕ ፈጅሪ ጎህ እስከሚቀድ ድረስ የዊትር ጊዜ ነው አሉ ነብዩ አለይሂ ሰላቱ ወሰለም የተወሰኑ ዑለማዎች ቀብለ العشاء ራሱ ይቻላል የሚሉ አሉ العشاء እና ስለሆነ ቀብለ ልዕሻ ወላኪን ነብዩ በያን አድርገውታል። ልክ ሌላ ጥያቄ ሊነሳ ይችላል። ለምሳሌ ዒሻን ተቅዲም አድርጎ አንድ ሰው ከመግሪብ ጋር ቢሰግደው የውትር ሶላት ጊዜው የሚገባው ልክ ዒሻን ከሰገደ በኋላ ነው ወይስ የዒሻ ወቅት ሲገባ ነው? ይሄ ጥያቄ ይነሳል። አቡ ሐኒፋ የግድ መግባት አለበት ነው የሚሉት። ከፈቀል አህመሩ ከገባ በኋላ እንጂ ኢብን ተቅዲም አድርጎ ዒሻውን ከመግሪብ ጋር ሰገደ። መግሪብ ሰገደና ኢሻን ሁለት ረካዓ ሰገደ። ተቅድም አድርጎ አስቀድሞ ማለት ነው። የኢሻ ወቅት ገና አልገባም። የውትር ጊዜ ይገባሉ። አዎ ይገባል። ለምን ማበይነ ለኢሻኢ ኢላ ጡልዒል ፈጅር ነው የተባለው። በቃ ይይዝልናል። ሶስቱ አይማዎች ይህንን መጥተዋል። ናም ይገባልም ደግሞ ሐቂቀተን ነው። አቡ ሐኒፋ ግን ሸፈቀል አህመሩ የግድ መግባት አለበት። የመግሪብ ወቅት ሲወጣ ኢሻን ቀድሞ ቢሰግደውም እንኳ ተቅድም አድርጎ መግሪብ ጋር አምጥቶ ቢሰግደውም እንኳ ልክ ቀዩ ሸፈቀ አህመሩ ከገባ በኋላ ነው ጊዜ የሚገባው ነው የሚለው። ዋናው ግን ሐዲሱ ከዚህ ላይ እስቲንባጥ ብናደርገው የሚያስበው ይሄን ነው። ወማ ያ ረሱላህ ቃል አልዊትር ዊትር ናት አሉና ማ በይነ ሶላተል ዒሻ ከሶላተል ዒሻ ሶላተል ዒሻ እና ኢላቱል ፈጅር ጎህ እስከሚቀድ ድረስ ያለው የዊትር ጊዜ ነው ትገዱበት ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁለት ሰዓት ጀምሮ የዊትር ጊዜ ይገባል ማለት ነው። እስከ ፈጅር ድረስ እስከ ፈጅር ድረስ ይወጣል። أصلوا أخر الليل الذي هنا أفضل أفضل ثلوس الآخر عندما يبقى ثلوس الآخر مهنو هذا هو أفضل وانتهى وتره إلى السحر إلى السحر وانا في النسل رواه الخمسة إلا النساء زد بوطال عم نسل زد بوطال نساء يسكر وطاعوا الحاكم حاكم حديث صحيحنا صحيح هنا نعم نعم. يوتر قزينا كانوا قد تبالى بين العشاء وطلوع الفجر مقاقل نوم ተቅድም ቢያደርግ ይገባል አዎ እዛው መግሪቡ ላይ እዛው ይገባል የውትር ጊዜ وروى أحمد عن عامر ابن شعيب عن أبيه عن جده نحوه የዚሁ አይነት ዘግቧል። አህመድም ላይ ኢማሙ አህመድ ኪታብ ላይ ሙስነዳቸው ላይ አምር እብኑ ሹዓይብ የሚባለው አን አቢ ከአባቱ ይዞ አባቱ አን ጀድ ከአያቱ ይዞ ዘግበውታል። ይህንኑ አይነት ሐዲስ ማለት ይሄ የቤተሰብ ሐዲስ ይባላል። እንደዚህ አይነት ሐዲስ አምር ብን ሹዓይብ ከአባቱ ከሹዓይብ ያዘ። ሹዓይብ ደግሞ ከአባቱ ያዘ። ከአንድ ቤተሰብ ነው የመጣው ሐዲሱ። አያታቸው ነው የነብዩ ሰሐቢይ። ለዚህ በዚህም ኢማሙ አህመድ ዘንድ አለ አምር እብን ሹዓይብ አምር ብን ሹዓይብ አምር አቡ ኢብራሂም ይባላል። አምር ብን ሹዓይብ እብን አብድላህ እብን አምር እብን አልዓስ አክታሚይ አልቁረሺ አልመደኒ ነዚል الطائف ወሰቀሁ ነሳኢ ወገይሩ ማተ ሰና በመቶ አስራ ስምንት ዓመተ ሂጅራ ነው የሞተው አምር ማለት ነው እብን ሹዓይብ ሹዓይብ ደግሞ ሚን ሲቃት ታቢዕን ታቢዕይ ነው። አባቱ ሰሐብይ ነው፣ እሱ ታቢዕይ ነው። يقال إن أباه محمدا مات في صغره በህፃንነቱ ነው የሞተው። فكفله جده عبد الله بن عمرو بن العاص ነው ያሳደገው الصحابي المشهور ታላቁ صحابي آيات አባቱ አያቱ ማለት ነው وقد صح سماعه منه فليس هذا الإسناد مرسلا ولا منقطعا فهي حديث من حديث يالنا وعن عبد الله بن بريدة عن أبيه رضي الله تعالى عنهما عن عبد الله بن بريدة አቡ ሰህል ቃዲ መርው የመርው ቃዲ ነው ይሄ ምን ሲቃቲ አታቢዒን ወአን አብዱላህ ብን ቡረይዳ አን አቢ አብደላህ እብኑ ቡረይዳ ከቡረይዳ ይዞ ከአባቱ ማለት ነው ምን ይለናል ረዲየላሁ ተዓላ አንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋሉ አለ የአላህ መላእክተኛ እንዲህ ብለዋል ምን አሉ አልዊትሩ ዊትር ማለት ሐቁን ተገቢ መደረግ ያለበት ነገር ነው ሐቅ ነው ሐቅ ያለውን ዋጅብ ብለው የፈሰሩ አሉ ዊትርን ዋጅብ ብለዋል ዊትር ዋጅብ ላለመሆኑ ትናንትና የተነጋገርነው ነገር አለ። ምን ነበር የተባባለ? وتر واجب ነው واجب አይደለም? فمن لم يوتر وتر الوتر وتر አሉ ነብዩ عليه الصلاة والسلام حق ተገቢ መደረግ ያለበት ነገር ነው አሉ። ፈመን ለም ዩትር ዊትር ያልሰገደ فليس منا ከኛ አይደለም አሉ ነብዩ عليه الصلاة والسلام። أخرجه أبو داود بسند لين ያላ ባለ ወይንም መካከል ለዘብተኛ በሆነ ለስለስ ባለ በጣም ጠንካራም አይደለም በጣም ضعيفም አይደለም በይነል በይን ሆነ ነው ሰነዱ ለይን የሚባለው በዚህ አይነት ዘግቦታል ሰሐው ለሐኪም ሐኪም ኦ ሐዲሱ ሶሒህ ነው ብሏል ወለሁ ሻሂድን ضعيف ሌላ ضعيف የሆነ ሻሂድ አለ ሻሂድ ማለት የሚያጠናክረው ምስክር የሚሆነው ማለት ነው ለዚህ ዘገባ ሌላ ሻሂድ አለ ያ ሻሂዱ ምስክሩ ضعفና ቢኖረውም እንኳን ሁለቱ ተጋግዘው ወደ ተቀባይነት ይመጣሉ ማለት ነው። ወለሁ ሻሂድ ምስክር አለው ሌላ ሐዲስ ضعيف ደካማ የሆነ ሐዲስ ሐሚከላህ ሐሙከላህ عن ابي هريره رضي الله تعالى عنه عند احمد احمد ዘንድ የተዘገበ ከአቡ ሁረይራ የተያዘ ሌላ ሻሂድ አለው ማጠናከሪያ ማለት ነው ማጠናከሪያ ሐዲስ አለ ሌላ ተጓተናል ስለዚህ ዊትር ዋጅብ ነው ማለት ነው ፈመን ለም ዩትር ፈለይሰ ሚና ዊትር ያልሰገደ ከኛ አይደለም ማለት ማ ማዕና ሀገር ያልከው ዊትር ይወጅባል ዋጅብ አይደለም እ ማንም ዋጅብ ነው ብሏል አልኳችሁ እ ዝም ብላችሁ እያዳመጣችሁ ነው የምትሄዱት አቡ ሐኒፋ ዋጅብ ነው ነው ያሉት ይሄን ይሄንን ደሊል አድርገው ዋጅብ አይደለም ብለዋል ሌሎቹ አይማዎች ደግሞ ሌሎቹ አይማዎች ሶስቱም ዋጅብ አይደለም ነው ያሉት ዋጅብ ላለመሆኑ መረጃው ምንድን ነው እነሱ ይሄን መረጃ ያመጣሉ አው ዋጅብ አይደለም ብትል ሀል ዐንደከ ደሊል ደሊል አለ ዋጅብ ላለመሆኑ ምን ነበር ይተባባለ እ የዑመር ጀዛከላሁ ኸይረን የዑመር ኹጥባ የዑመር خطبة ምን ብሎ ነበር ዑመር እ ይኸው እዚህ ከኋላ ያለውን ይሄንን እንግዲህ ليس الوتر بحتم كهيئة المكتوبة። ታስታውሱ ይሄን እንደ مكتوبة እንደ ፈርዱ واجب አይደለም ግዳጅ አይደለም ብሎ ሷሐቦች መካከል ተናግሮ ሷሐባ ሁሉ ደግሞ አዳምጦታል አለች አሊ ኢብኑ አቢ ጣሊብ ማለት ነው وتر بحتم كالمكتوبة واجب አይደለም كهيئة المكتوبة واجب አይደለም ብሏል በዛን ሰዓት ደግሞ ሷሐቦችም ሰምተውታል ተቃውሞም አልተነሳም ስለዚህ ዋጅብ አይደለም አንዴ ሁለተኛ ሌላ ምን ነበር ያልኳችሁ ከሐዲስ ውትር ዋጅብ ላለመሆኑ አዕራብዩ ነብዩን መጣና ከዚህ ውጭ ከአምስት ወቅት ሶላቶች ፈርድ አለብኝ ብሎ ሲጠይቃቸው ምን አሉ? ለይሰ ለይሰ አለይከ ኢላ አንተ ተጠዋ በራስህ ፍቃደኝነት በፍቃደኝነት ካልጨመርክ እንጂ ሌላ የለብህም ብለውታል። ሙዓዝ ብን ጀበል ነብዩ የመን ሲልኩት ምንድን አሉት? አክቢሩሁም አነላህ ፈረደ አለይህም ኸምሰ ሰለዋትን ፊል የውሚ ወለይላ አምስት ወቅት ሶላት በሌሊትና በቀን እንደደነገገባቸው አላህ ንገራቸው ነው አሉት። ውትርን አልጨመሩም ነብዩ አለይሂ ሰላቱ ወሰላም። አኺረል ዑምር ላይ የተነገረ ነው ይሄ ስለዚህ ዋጅብ አይደለም። ፈለይሰ ሚና ማለት ካሚል የሆነ ወደኛ ቀረብ ያለ ወይንም ደግሞ እኛ የምንሰራውን ጠንካራ የሆነ ስራ አልሰራም ሰውየው ማለት ነው እንጂ ከኛ አይደለም ማለት ይሄ hard እንትን ንግግር አይደለም። ከሌሎች ሐዲሶች አንጻር ስናየው ማለት ነው። ግልጽ ነው። ዋን አይሸተ ረዲየላሁ ተዓላ አንሃ ሁለተኛ ለህቲጃጅ አይሆንም ይላሉ ሐዲሱ ሐዲሱም ምንም እንኳ ሻሂድ ضعيف ቢኖረውም ضعيف የሆነ ሻሂድ ቢኖረውም በጣም ደካማነቱ አይለቀውም ለሁጃ አይሆንም እንኳን ከሌሎቹ ጋር ተቃርኖ ሶሒህ ቡኻሪ ሙስሊም ላይ የተዘገበው የአዕራብዩ የሙዓዝ ብን ጀበል ወደ የመን ሲላክ እነዚህ እነዚህ ሐዲሶች ላይ ውትር ዋጅብ ላለመሆኑ ግን የሆነ ሐዲስ አለ። እነዛ ጋር ይላተማል። እንኳን እንደዚህ ደካማ ሆኖ አይደለም ደካማ ባይሆን ሶሒህ ነው ብንልም እንኳ ዋጅብ አይደለም። በምን በምን ይተረጎማል? ሐዲሱ ሳቢት ነው እንበል። ሐዲሱን ብንቀበለው እንኳ በምን ይተረጎማል ነው ያለው። ሙሉነት በቃ ጥሩ ሙአከድ ሰውየው አልሰራም ማለት እንጂ ዋጅብ ነገር ትቷል ማለት አይደለም፣ ወይም ዋጅብ ነው ማለት አይደለም። ቢያደርገው በጣም ተገቢ ነው፣ ከአንድ ሰው በጣም የሚጠበቅ ነው ለማለት እንጂ ከኛ አይደለም ሰውየው ፍጹም ማለት አይደለም። እንኳን ضعيف ነው፣ እሱም ضعيف ነው መጀመሪያ መጀመሪያውም ضعيف ነው፣ ለሁጃ አይሆንም። ለምን ቡኻሪ ሙስሊም ላይ የተዘገበው ሐዲስ ጋር በጣም ይቃረናል። እነዛ ደግሞ ይቀደማል። በጣም ደካማ ነው፣ ለሁጃ አይሆንም፣ ሙንቀጥዕ ነው ይላል ሐዲስ ላይ ዋን አይሸተ ረዲየላሁ ተዓላ አንሃ መጀመሪያ ضعيف ነው የምትሉት በቃ መጀመሪያ ضعيف አንድ ضعيف ባይሆንም እንኳ ቀውይ የሆነ ቡኻሪ ሙስሊም ላይ ያለ ሐዲስ አለ ተገባናል ሁለት እንቀበለው ብለን ብንቀበለውም እንኳ ዋጅብነትን ትርጉም አይሰጥም ቢደረግ በጣም መበረታታት ያለበት ነገር ነው። እንደው ከአንድ ሰው ይሄ ነገር መቅረት የለበትም። አንድ ተቀይ ጥሩ ሰው ነብዩን የሚወድ የሚያፈቅር የእሳቸውን ሱና የሚከተል ይፈጽመዋል ማለት እንጂ የተወው ሰው ከኛ አይደለም ከሙስሊሞች አይደለም ማለት አይደለም። እዚህ ውስጥ አይገባም። ሶስቱም ማለት ነው። አን አይሸተ ረዲየላሁ ተዓላ አንሃ ቃለ ማ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አልነበሩም ትላለች። يزيد የሚጨምሩ አልነበሩም። في رمضان በረመዳን ነብዩ አይጨምሩም ነበር። ولا في غيره በሌላውም ጊዜ ነብዩ አይጨምሩም። على إحدى عشرة ركعة በአስራ አንድ ረክዓ ላይ ጨምረው አያውቁም ትላለች አይሻ رضي الله تعالى عنها። ما كان አልነበሩም ማያለችው negative ናት። ማካነ አልነበሩም ረሱሉላሂ ሰለላሁ ዐለይሂ ወሰለም የረሱሉ የአላህ መላክተኛ አልነበሩም። يزيد في رمضان በረመዳን ጨምረውም አያውቁም። ولا في غيره በሌላውም ጊዜ በስንት ላይ አላ ኢሕዳ ዐሸረ ረክዓ በአስራ ሶስት ላይ በአስራ አንድ ላይ ጨምረው አያውቁም። አስራ ሶስት የሚል አስራ አንድ የሚል በጣም የተምታታ እንትን ሐዲስ አለ፣ ግን ክስተቱ የተለያየ ሆኖ ሊሆን ይችላል እንጂ ሙጠሪ ላይ ሆነ አስራ ሶስት የምትለውም አለ፣ አስራ አንድ የምትልበትም አለ። በአስራ አንድ ላይ ጨምረው አያውቁም። ይሶል ነብዩ ይሰግዳሉ፣ አርባአን አራት ረካ ይሰግዳሉ። ሰላተስአል ምንም አትጠይቅ። አንፈስኒህነ ውበታቸውን፣ ወጡሊህነ እርዝመታቸውን መጠየቅም አያስፈልግም። አቤት ሲያምሩ ይገራርሙ ይገራርሙ። አራት ረካ ይሰግዳሉ። ያ ማለቷ ምን ማለት ነው? ቅያሙንም ጠብቀው ሩኩዕንም ጠብቀው ሁሉ ነገር ስጁዱ ነው። በቃ የሚገርም ሶላት ነበር የሚሰግዱት ማለት ነው። ስርዓቱን የጠበቀ የተረጋጋ ሶላት ለማለት ፈልጋል። ሰላተት አላጠይቅ አንፈስን ይህን 11 ረካ በቃ 11 ረካ በ30 በ ደቂቃ ውስጥ ይጨርሱት እንዳይመስል እንዴ ባጭሩ ከጭቀጭ ምናምን ነገር አሰላም አለይኩም ወራህመቱላሂ ወደ ምናምን እንደዛ አይደለም። ሀጅ ኸሊፋ ሰግዳ ولا في غيره فليلهم على 11 ركعه በአስራ አንድ ረክዓ ላይ ነብዩ ጨምረው ያውቁም። ይሰሊ አርባን አራት ረክዓ ይሰግዳሉ መጀመሪያ። ሰላተ ሰዓት አትጠይቅ እንደው ለጥያቄም ምንም የሚጋብዝ ነገር የለም። ምንም አያጠያይቅም። አንፈስኒን ውበታቸውን አትጠይቅ። አቤት ተዓጅብ ነው የነገረን እንዳትጠይቅ ማለት አይደለም። ውበታቸውን አትጠይቅ። ወጡልህን እርዝመታቸውንም ምንም መጠየቅ አያስፈልግም። አቤት ሲያምሩ ማለት ነው። ثم يصلي ከዛ ደግሞ ይሰሊ አርባን ሌላ አራት ይሰግዳሉ። ሰላተ ሰዓት አትጠይቅ። አንፈስኒን ውበታቸውን አትጠይቅ። ወጡልህን እርዝመታቸውንም አትጠይቅ። የሚያማምሩ አራት ረካዓ ሌላ ይጨምራሉ። ስምንት ثم يصلي ثلاثا ከዛ ሶስት ዊትር ይጨምሩበታል 11 قالت عائشة አይሻ እንዳለች ፈቁልቱ አልኳቸው ያ ረሱላህ የአላህ መላክተኛ ሆይ አልኳቸው ስምንቱን ከሰገዱ በኋላ እዚህ መካከል ላይ ረዘም ያለ እረፍት ያደርጋሉ። ያ ረሱላህ አተናሙ ቀብለ አን ዊትር ከመስገድ በፊት ትተኛለህን ስላቸው ቃል የአኢሻ አንተ አይሻ ሆይ ይለኛል እና አይነየ ሁለት አይኖቼ ተናማኒ ሁለት አይኔ ይተኛል እንጂ ወላ የናሙ ቀልቤ ልቤ አይተኛም አሉ ነብዩ አለይሂ ሰላቱ ወሰላም። እንቅልፍ አይወስደኝም ነው አይናቸውን ብቻ ውስጣቸው ግን እንቅልፍ አይወስደኝም። ሀከዘል አንቢያ ሐዲሱ ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ተጋውተና አራት ረካዓ በአንድ ላይ ነው ወይ የሚሰግዱት? አራቱን ረካዓ በአንድ ላይ ማለት አይደለም፣ ሁለት ሁለት ነው የሚሰግዱት። አራቱን በአንድ ላይ ያደረገችው አኢሻ ነብዩ አለይሂ ሰላቱ ወሰላም ሁለት ረካዓ ይሰግዱና አሰላምተው ሌላ ሁለት ረካዓ በተከታታይ ነው የሚጨምሩ በሰላምታ ከለዩ በኋላ ረዘም ያለ ጊዜ አይጠሩትም። አራቱን ከሰገዱ በኋላ ሌላው አራት መካከል ግን ቆየት ይላሉ። ትንሽ ትንሽ ይቆያሉ ነብዩ አለይሂ ሰላቱ ወሰላም ያን ነው አራት የተባለው እንጂ ሌላ ቦታ በበያን ተናግሯል። እብኑ አባስ ራሱ ነግሮናል። ሶላ ረከዓተይኒ ثم ረከዓተይኒ ثم ረከዓተይኒ ثم ረከዓተይኒ ፈአውተረ ቢሰላት ይላል። ረካዓተይን ረካዓተይን ለምን አይሻ ላይ አራቱን አንድ ላይ ያደረጉት አራቱን አንድ ላይ አድርገዋል። ሁለት ሁለት ነው የሰገዱት። ወላኪን አራቱ አራቱና ሌላው አራት መካከል ላይ ሰፊ ክፍተት አለና ነው። አሁንም ተራሁ ላይ እንደዛ ነው የሚደረገው። ከዛ ማለት ገፋቷል አይ አንድ ነገር ምን አለ መሰላችሁ አልዒባደቱ ተውቂፍያ ዒባዳ ማለት ተውቂፍያ ነው። ከጥቅሱ ጋር ከጥቅሱ ጋር ብቻ የሚሄድ ነው። ወላ እያንዳንዱ ነገር የምንጨምረው ነገር ላይ ምን አለበት የሚባል ነገር ይሄ እንደዚህ አይነት በፎርሙላ አይሰራም። ዲናችን በጣም ጥንቃቄ የሚያስፈልገው ነው። ምክንያቱም የሌሎች ሰዎች እምነት የተበላሸው ብዙውን ጊዜ ቅዱሳኖች በመጡ ቁጥር የራሳቸው የራሳቸውን አይዶሎጂ ጨምረውበት ይሄዳሉ። የሚያነግስ የሚረዳ ይመስላልና ነው። አንድ ነገር ምን አለ መሰላችሁ በተራውህና በተራዊህ ተራዊህ ሰግዶ አራት ረካ አዛኛው አራት ረካ መካከል الصلاة والتسليم ወአዝካ ሰየሂ አለ ዚክሩ አይ ዚክሩ ማሻአላህ ዚክሩ አንደኛ አንዱ እያለ ሌላው መቀበል የሚባል ነገር ነብዩ አላደረጉም አላደረጉም። ነብዩ ያደረጉትን በቦታው ብናደርግ እኮ ወላሂ ጊዜው አይበቃንም። እንኳን ቢዳ አልንጨምር ታይሙ ራሱ አይበቃንም። የረሱል ሱና የተጠቀሰው ራሱን ከጥቅስ ጋር ያለውን ብንሰራ ቀኑ ራሱ አይበቃንም ለኢባዳ። እንኳን ቢዳ አልንጨምር አይደለም አናዳርሰውም የነብዩ እያንዳንዱ አንተ ዚክረል መሳ አለ፣ ከሶላት በኋላ አለ፣ ከሶላት በፊት ይደረጋል። በተለያየ ቦታ ላይ ነብዩ ያስቀመጡት አለ። እሱም ብንሰራው ሆ አውላ ለምን ነብዩ በተራውህና በተራውህ መካከል ወይንም ሷሃቢይ ወይንም ታቢዒይ ይህ የሚታወቅበት ሀገር አልነበረም እኮ የለም። አሁን ነው አዲስ ነው የመጣው። ከሰባተኛው ከስድስተኛው ክፍለ ዘመን በኋላ የመጣ ነው። ከዛም በፊት ያሉ ሰዎች አላደረጉትም። ወላሂ አውላ እንስሩከ ምን አለበት? ምን ችግር አለ? ኸይር አይደለም? ዚክር አይደለም? አይደለም እንደ ኢባዳ ተደርጎ ነው የሚያዘው። እንደዛ አይደለም የለም እሱ ማሪድ አይደለም አን ነብይ ሰለላሁ ዐለይሂ ወሰለም ራሷ ነው ማለት ተግባባን አልገባችሁም ሁለተኛ ዚክር ራሱ ሲዘከር አድማሽና እንትን የለውም ግጥም እንደዚህ አይነት ነገር የለውም ወላሂ ይሄ መንዙማው አለ መንዙማው አዝማችን የሚመራው አለ ከዚህኛው ግጥሙን እንትኑን የሚቀበላል እንደዚህ በሰሃባ ዘመን አልነበረም ጊዜም ሰዓትም ጭራሽ ዒባዳ አጅር የሚያስገኝ ነገር ነብዩ አልቀረባቸውም። ዚክር እንዴት መዝከር እንዳለበት 33 34 እየተባለ ነው 99 እያሉ በቁጥር ነግረውናል ነብዩ። አንተ ከሶላት በኋላ ያለውን ይኸው ምን ምን እንዳሉ ልንገርህ። 33 ሱብሃንአላህ፣ 33 ተክቢር፣ 33 ምን የሚለውን 40 40 40 ቢዘክር ራሱ ሰውየው ጥያቄ ውስጥ ይገባል የሚሉ ዑለማዎች አሉ። ለምን 33 አደረጓት ነብዩ? 35 ቢያደርጉት 29 ቢያደርጉት ውትር ከተፈለገ ሰላሳ ሶስት አይደል ሰላሳ ሶስት ያችን እንደው ራሷን ተውቅፍ እያደረጉ ሰዎች አሉ። ምን ልአጀብ ዚክር እኮ ነው። 50 60 ሺህ ብዝክር ምን ችግር አለ? ግን ከሶላት በኋላ ያለችው እቺን በቦታዋ እናድርግ ነው። ምክንያቱም አምልኮ አላህን መገዛት ማለት ነብዩ ባስተማሩብን መንገድ ካልሆነ በስተቀር መለኮታዊ ትእዛዝ ነው። መለኮታዊ ትእዛዝ በፎርሙላ እንጠቀምበታለን። ስለዚህ ذكر أولى وفي رواية بل إلى زجبة لهما لبخاري አንሃ ከዚሱ ከአኢሻ ረዲየላሁ ተዓላ አንሃ የተዘገበ ነው ረዲየላሁ ተዓላ አንሃ ካነ ነብዩ ነበሩ ትለናለች። ይፈል ምን ለሊት ይሰግዱ ነበር አሽረ ረካዓት አስር ረካዓ ይሰግዱና ወዩቲሩ ቢሰጅዳ አይ ቢሶላት ዋሂድ ቢረካዓት ዋሂዳ ለማለት ነው። سجدة ማለት አንድ ስጅድ ማለት አይደል፣ አንድ ረካዓ ማለት ነው። ከዛ ويركع ركعتي الفجر መጨረሻ ላይ ሁለት ركعتي الفجر ሙአዚን አዛን ሲል ይሰግዳሉ። فتلك በአንድ ላይ ሲደመረው ፈቲልከ ሰላሳ 13 አስራ ሶስት ረክዓ ይሆናል። አስራ ሶስት ረክዓ ሆነ ማለት ነው። መጀመሪያ አስር ሰገዱ። ከዛ ስንት ደመሩበት? ምን አደረጉ? አንድ ረክዓ ጨመሩበት። ስንት ሆነ? አስራ አንድ ሆነ። ይቺ ለሊቷ ሶላት ነው። ከዛ ሙአዚን አዛን ሲል ይመጡና ሁለት ረክዓ ከሱብሂ በፊት ያለችዋን ቀብልያ ይሰግዳሉ። እዚህ ለሊት ውስጥ ስንት ረክዓ ሰገዱ ማለት ነው? 13 ሶስት አስራ ብላ የተናገረችው ከሱብሂ በፊት ያለችውን ሁለት ረክዓ ጨምራ ነው አሉት? ወላኪን ይህን የሚከልፍ ራሱ ሌላ ዘገባ አለ ሙስሊም ላይ ምን ነብዩ አለይሂ ሰላቱ ወሰላም 12 ሰገዱና 10 ሰገዱና ሶስት ሌላ ጨመሩ ስንት 13 እንደገና ሙአዚኑ አዛን ሲል ሁለት ረካዓተል ፈጅር ሰገዱ የሚል በግልጽ የተቀመጣለ። ስለዚህ 13ቱ ረካዓተል ከረካዓተል ፈጅር ውስጥ ሌላ ራሱን የቻለ 13 ሰግደዋል ነብዩ ራሱን የቻለ 13 ሰግደዋል። ይችን ብቻ ጨምረን አይደለም ዘገባ በጣም በተለያየ መልኩ ነው የመጣው። አንደኛ 11 ሰግደዋል ትለናለች። ስምንት ሰገዱና ሶስት ጨመሩበት አለች። አንድ አስር ሰገዱና አንድ ጨመሩበት። አሁንም ራሱ 11 ነው። ሌላ ቦታ ስንሄድ ሌላ ቦታ ስናነብ ደግሞ ስምንት ሰገዱና አምስት ጨመሩበት። ስንት ሆነ ማለት ነው? 13 ከዛም በኋላ አዚን አዛን ካለ በኋላ ሁለት ረካ ጨመሩ። በአንድ ላይ ስንት ሆናል 15 ነው አይደል የሚሆነው? 15 ነው የሚሆነው። 13 ራሱ የቻለው ዊትር ሰግደዋል። 13 ረካዓተል ፈጅር ተደምሮ ነው ብሎ ጀምዕ ማድረግ ራሱ አይቻልም። እንደዚህ አይ አስራ አንድ አለችው ከሱብሂ ከረካዓተል ፈጅር በፊት ያለውን ነው። ረካዓተል ፈጅርን ሲሰግዱ አይታ በአንድ ላይ ደምራ 13 ያለችው እሱ ነው። እንደዛ አይባልም። ራሱ ግልጽ የሆነ ሌላ ዘገባ ስላለ 13 የሌሊት ሁለት ሌላ ረካዓተል ፈጅር ተሰግዷል። ሳቢት ማለት ነው። ስለዚህ 11ም ሰግደዋል፣ 13ም ሳቢት ሰግደዋል ነብዩ አለይሂ ሰላቱ ወሰለም። አንዳንድ ጊዜ 11 አድርገን መስገድ፣ ሌላ ጊዜ ደግሞ 13 አድርጎ መስገድ ሀዛ ዋድህ የሆነ በጣም ግልጽ ነው። የተለያየ ጊዜ የተደረገ ክስተት ነው። የተለያየን ክስተት ደግሞ በተለያየ ጊዜ እኛ ብናደርገው ማሻአላህ ነው። ተጓልተናል። وعنها رضي الله تعالى عنها قالت كان رسول الله صلى الله عليه وسلم የአላህ መልእክተኛ ነበሩ። يصلي ይሰግዱ ነበር። من الليل ሌሊት ይሰግዱ ነበር። ይኸው ራሷ ናት ራሷ يصلي من الليل ሌሊት ይሰግዳሉ። ثلاث عشرة ركعة አስራ ሶስት ረካ ይሰግዳሉ አለች። يوتر من ذلك بخمس በአምስት وتر ያደርጋሉ። አምስቱን وتر ማለት ስምንት አራት አራት ይሰግዱና ስምንት በል እንደገና ስንት ይሰግዳሉ? አምስት ይሰግዳሉ። ዊትር በአንድ ላይ ስንት ይሆናል? አስራ ሶስት ይሆናል። ከረካዓቴል ፈጅር ውጪ ነው፣ ከሱ ውጪ ነው። ዋዴህ የሆነ ሌላ ዘገባ አለ ብያችኋለሁ። አይ 13 እኮ ያለችው 11 ሌሊት ይሆንና ከሱብሂ በፊት ያለችውን ሁለት ረካዓ ጀምራ ሊሆን ይችላል። ላይ ፈትል ከሰላሳ አሸረተ ያለችው ያንኛው ራሱን የቻለ ዘገባ ይሄንኛው ደግሞ ራሱን የቻለ ዘገባ ስለዚህ ሁለት አይነት ክስተት አለ። አንዳንድ ጊዜ 13 ሰግደዋል፣ አንዳንድ ጊዜ 11 ሰግደዋል። ነብዩ አለይሂ ሰላቱ ወሰላም ይሰላ ሁለቱንም በሁለቱም ላ የጅልሱ ፊ ሸይእን አንድም ቦታ አይቀመጡም ኢላ ፊ አኺሪያ መጨረሻዋ ላይ እንጂ አይቀመጡም። አምስቱን አምስቷን ረክዓ ሲሰግዱ መጨረሻ ላይ ብቻ ነው የሚቀመጡ አምስቱን በተከታታይ የቆሙ እየተነሱ እየሰገዱ እንትን እያሉ መጨረሻ ላይ ግን አስተህያቱ ቀርና ያስተላልፋሉ። መጨረሻ ላይ ብቻ ነው የሚቀመጡት። በሁለተኛው፣ በአራተኛው፣ በሶስተኛው አይቀመጡም። ለተሽሁደል አወል የሚባል ነገር የለም ማለት ነው። መጨረሻ ላይ ብቻ ነው የሚቀመጡት ለማለት ፈልጋል። ላ የጅሊሱ ፊ ሸይን አንዱም ረከዓ ላይ አይቀመጡም ኢላ ፊ አኺሪያ መጨረሻው አምስተኛው ላይ እንጂ። ተጓልተናል። መጨረሻው ላይ ለመቀመጥ አዎ አሁን ስትሰግድ ማታ ማታ ውስጥ እንደዛ ልታደርግ ትችላለህ። ከኢሻ በኋላ ውስጥ ሰግዳለሁ ካልክ ሶስቱን ረካ በአንድ ተሸሁድ፣ አምስቱን ረካ በአንድ ተሸሁድ፣ ሰባቱን በአንድ ተሸሁድ ማድረግ ትችላለህ። ተግባብተናል። ነብዩ ስንት ረካ ነው የሰገዱት? ታጅ እ 11 13ም ነው አይ 13 እኮ ያለችው አይሻ ከሱብሂ በፊት ያለችውን ሁለት ረከዓ ደምራል እ ሳትደምር ነፍል ሐዲስ አለ ብያቸዋለሁ። ራሱ ጥቅሳለ 13 ብላ ከተናገረች በኋላ ሌላ ሁለት ረከዓ ሰግደዋል ረከዓተል ፈጅር የሚላል። ስለዚህ 13 ማለት እነሱ ተደምረው አይደለም ማለት ነው። ስምንት ሲደመር አምስትም ላይ ተናገረችበታል። ዋዲህ ሆነ ራሱ ነፍል ሐዲስ አለ። በዛ ጀማ አድርገው አነን እንትን የሚል ስላለ ተጠንቀቁ ይላል። ሰይምንም ራሱችን وعنها رضي الله تعالى عنها قالت وعنها አሁንም ከአይሻ رضي الله تعالى عنها قالت እንዲህ ብላለች من كل الليل ሌሊቱን ሁሉ قد أوتر رسول الله صلى الله عليه وسلم ነብዩ ውትር ሰግደውበታል። ሌሊቱን ሁሉ ውትር ሰግደውበታል። فانتهى وتره ውትራቸው መጨረሻ ላይ ተጠናቋል። إلى السحر እስከ ሱሁር ድረስ ሂዷል። ውትራቸው ነብዩ عليه الصلاة والسلام በአንድ ሌሊት አይደለም። ዛሬ አራት ሰዓት ላይ ሰግደው ከሆነ ነገ አምስት ሰዓት ላይ ተነጎዳ ስድስት ሰባት ስምንት ዘጠኝ እስከ አስር እስከ ፈጅር እስከ ሶሁር ድረስ ሰግደውበታል ነብዩ ምን ኩል ሌሊት ለሊቱን ሁሉ ሰግደውበታል ማለት በአንድ ቀን ተነስተው አራት ሰዓት ላይ ዊትር ስድስት ሰዓት ላይ ዊትር ሰባት ሰዓት ላይ ዊትር ማለት አይደለም በተለያየ ጊዜ ማለት ነው ሁሉንም አዳርሰውታል ስለዚህ ኡማቸው ደግሞ በተመቸው ሰዓት እንዲሰግድ ነው አፈሉ ሌሊት ላይ መጨረሻ ላይ ወንታ ዊትሩ የነብዩ ዊትራቸው መጨረሻ አኺረል ዑምር ላይ የተጠናቀቀው ምን ላይ ነበር ሱሑር ሱሑር ድረስ ነው። ሱሑር ላይ ነው ብዛት የሚያሳለፉት ነብዩ አለይሂ ሰላቱ ወሰለም። ብዛት ሱሑር ላይ ነበር ተሰግዶ ነበር ውትራቸው። ከዛ ውጭ ግን ሁሉም ይቻላል። ለምን ነብዩ ዊትር ነው አፍቶሉ ብለው ላይኛው ሐዲስ ላይ ከነገሩም በኋላ ማበይነ ሶላት ልዕሻ ኢላ ጡሉዕ ልፈጅር ድረስ ይቀጥላል ነው ያሉት። ስለዚህ ማታ ሁለት ሰዓትም መስገድ ይቻላል። ለምሳሌ አቡ ሁረይራ ማታ ማታ ነበር ብዛት የሚሰግደው። ነብዩ አለይሂ ሰላቱ ወሰላም አውሳኒ ኸሊሊ የኔ ወዳጅ ነግረውኛል ይላል። በሶስት ነገር መክረውኛል። ሶስት ሶስት ቀን ከየወሩ እንድጾም አዘውኛል። ሶስት ሶስት ቀን እና ማታ ማታ ዊትር እንድሰግድ አዘውኛል። ማታ ማታ ዊትር ሰግጄ እንድተኛ። ምክንያቱም እሱ ለምን ማታ ማታ ዊትርን የሚሰግደው ከኢሳ በኋላ ዊትር ሰግዶ ነው የሚተኛው። ለምን በጣም በህዝብ ተጠምዶ ነበር፣ ሽምደዳ ነብዩን የሰማውን ነገር ሲሸመድድ ነው የሚያድረው። ስለዚህ ስድስት ሰዓት ሰባት ሰዓት ወይ ስምንት ሰዓት አካባቢ ሲደርስ ይተኛል፣ አይነሳም ማለት ነው አኺረ ላይ ማታ ሲተመድስ ስለሚያመጣ ለዛ ነው ብዛት እንደዛ ሲያደርግ የነበረው አቡ ሁረይራ رضي الله عنه من كل الليل ሌሊቱን ሁሉ قد أوتر رسول الله صلى الله عليه وسلم ነብዩ ውትር ሰግደውበታል። ፈንተሃ ውትሩ ውትራቸው የነብዩ ዐለይሂ ሰላቱ ወሰላም ተጠናቋል፣ ደርሷል። የት ኢለ ሰሐር እስከ ወቅተ ሱሑር ድረስ ማለት ነው።